والسلام على أشرف الأنبياء والمرسلين نبينا محمد وعلى آله وصحبه أجمعين كم لتوني نبي صلى الله عليه وسلم قال الله من لا يوسيتنا أهم دقمو سنيون ختم الرسالات ببعثة محمد صلى الله عليه وسلم ملك سينت نبي صلى الله عليه وسلم بملاكات شوق የተደመደመ ያበቃ ስለመሆኑ የሚናገር ነው። ከሰው በኋላ ረሱልም ነብይም እንደማይመጣ ማለት ሁለት ውሳምን ነበሩ። ታሳዩ ታሳዩ ሁለቱ ሶስቱ ታላላቅ የነቢዩ ሰለላሁ ዐለይሂ ወሰለም መለያዎች ብለን ሁለቱን አይተናል። አጅ በማውጣት አንድ ኦሞ ቤተሰብ ሚዕራጅ እና ኢስራእ እነዚህ ሁለቱ ነበሩ። ሶስተኛው ደግሞ ይሄ ነው። لقد ختم الله سبحانه وتعالى النبوة بنبوة محمد صلى الله عليه وسلم الله نبينة بنبي صلى الله عليه وسلم نبينة دمدموال قال تعالى ما كان محمد أبا أحد من رجالكم محمد صلى الله عليه وسلم ከእናንተ ውስጥ የአንዳችሁም ወንድ አባት አይደለም። ወላኪን ነገር ግን ረሱላላህ የአላህ መልእክተኛና ወኻተመ ነቢይን የነቢያቶች ሁሉ መደምደሚያ ነው እንጂ አባታቸው አይደለም ሲል የመጨረሻ መሆናቸውን ተናግሯል። ወቃለ ሰለላሁ ዐለይሂ ወሰለም አነ ኻተሙ ነቢይን እኔ የነቢያቶች መደምደሚያ ነኝ፣ ላ ነቢየ ባዕዲ ከኔ በኋላ ነቢይ የለም ብለዋል። ወዛሊከ ይህ ከኔ በኋላ ነቢይ የለም ማለታቸው የስተልዚሙ ኸትመል ሙርሰሊን የሙርሰሎችን የረሱሎችንን መደምደም ያስይዛል ያስገድዳል ማለት ነብይ ከሌለ ረሱል አለመኖሩ ደግሞ ሚንባቢ አውላ ነው ማለት ነው ቀዳሚ ነው ምንም ሸክ የለውም ሊአነ ኸትመ አዓሚ ምክንያቱም አዓም የሆነውን ነገር መደምደም ጥቅል የሆነውን መደምደም የስተልዚሙ ኸትመ ልአኸሲ አኸስ የሆነውን ልዩ የሆነውንም መደምደምን ያስይዛል፣ ያስገድዳል ማለት ነው። አሁን ነብይነት ምንድን ነው? አዓም ነው፣ ሰፊ ነው ከረሱልነት አይደል? ፈኩሉ ረሱሊን ነቢይ ወለይሰ ኩሉ ነቢይን ረሱል ተብሏል። ነብይነት የሚባለው ሰፊ ነው፣ ብዙ ሰዎች ሊሆኑበት የሚችሉት ነገር ነው። ረሱልነት ግን አኸስ ነው፣ የተወሰኑ ነቢያት እንጂ ረሱል መሆን አይችሉም። ስለዚህ ይሄንን ዓም የሆነውን ሰፊ የሆነውን ነገር መዝጋት አኸፍ የሆነችውንም ልዩ የሆነችውንም መደምደምን ያስይዛል ያስገድዳል ማለት ነው። ስለዚህ ነቢይ የለም ነው ያሉት እርስዎና ከኔ በኋላ እኔ ረሱል ነኝ ብሎ ቢነሳ አንድ ሰው ውሸት ነው ማለት ነው። ወመዕና ኸትሙ ኑቡወቲ ቢኑቡወቲሂ ዓለይሂ ሰላቱ ወሰላም ነቢይነት በነቢዩ ሰለላሁ ዐለይሂ ወሰለም ተደምድሟል ማለት ትርጉሙ ምንድን ነው? አነሁ ላ ተብደኡ ከዚህ በኋላ ነብይነት አይጀምርም። ወላ ቱሽረዑ ሸሪዓ ሸሪዓም ድንጋጌም አይደነገግም ከዚህ በኋላ ባዕደ ኑቡወቲሂ ወሽርዓቲሂ ከነቢዩ ሰለላሁ ዐለይሂ ወሰለም ነቢይነትና ሸሪዓ በኋላ ሌላ የሚመጣ አዲስ ነብይም የለም፣ አዲስ የሚደነገግም ሸሪዓ የለም። እስከ የውመል ቂያማ ድረስ የሰው ነብይነትና ሸሪዓ ነው የሚቀጥለው ማለት ነው። وأما نزول عيسى عليه السلام في آخر الزمان ዒሳ ዓለይህ ሰላም አኼራ ዘማን ላይ የውመል ቂያማ ሊደርስ አካባቢ መውረዳቸውንማ ይሄን በተመለከተ ፈላ ዩናፊ ዛሊክ ይሄ ከሶ መጨረሻ ነቢይነት ጋር ያሐምኩም አይጋጭም። ምክንያቱም ሊአነ ዒሳ ዓለይህ ሰላም ዒሳ ዓለይህ ሰላም ኢዛ ነዘለ በወረዱ ጊዜ ወደ ዱንያ ወደ ምድር ይወርዳሉ ተብሏል። አሁን ሰማይ ላይ ነው ያሉት። ሲወርዱ ኢነማ የተዓበዱ ቢሸሪዓቲ ነቢይና ሰለላሁ ዐለይሂ ወሰለም ዒሳ አላህን የሚገዙት ለአላህ የሚያድሩት በነቢዩ ሰለላሁ ዐለይሂ ወሰለም ሸሪዓ መሰረት ነው። ዱነ ሸሪዓቲህ ልሙተቀዲመ ያቺ የተቀደመችው የእንጅል መመሪያ ማለት ነው። በዛ ሸሪዓቸው ሳይሆን በቀደመው በድሮው በነቢዩ ሰለላሁ ዐለይሂ ወሰለም ሸሪዓ ነው የሚኖሩት። የሚፈርዱትም የሚያስተዳድሩትም በነቢዩ ሰለላሁ ዐለይሂ ወሰለም ሸሪዓ ነው። ሊአነሀ መንሱኻ ምክንያቱም የሰው ሸሪዓ ተሽራለች። በቃ ጊዜው አብቅቷል፣ አገልግሎቱን ጨርሷል። የሰው ሸሪዓ አሁን ዘመኑ የነቢዩ ሰለላሁ ዐለይሂ ወሰለም ዘመን ነው። ፈላ የተዓበዱ ዒሳ ዓለይህ ሰላም አላህን አይገዙም ኢላ ቢሃዚህ ሸሪዓቲ በዚች ሸሪዓ እንጂ በሌላ አይደለም አላህን የሚገዙት ኡሱለን ወፍሩዓ መሰረታዊ በሆኑ የዲን ጉዳዮች ይሁን ወፍሩዓ ቅርንጫፋዊ በሆኑ የዲን ጉዳዮች ሙሉ በሙሉ በነቢዩ ሰለላሁ ዐለይሂ ወሰለም ሸሪዓ ነው የሚተገብሩት። ይሄ ለነቢዩ ሰለላሁ ዐለይሂ ወሰለም ትልቅ ፈዲላ ነው፣ ደረጃ ነው። ከሶ በፊት የተላከ ነቢይ በሰው ሸሪዓ መተዳደሩና መኖሩ ማለት ነው። ልክ እንደ ሰው ኡማ ሆኖ መኖሩ ይሄ ሰው ትልቅ ለሰው ትልቅ ፈዲላ ነው። ፈየኩኑ ኸሊፈተን ሊነቢይና ሰለላሁ ዐለይሂ ወሰለም በዚህ መሰረት ዒሳ ዐለይሂ ሰላም የነቢዩ ሰለላሁ ዐለይሂ ወሰለም ኸሊፋ ምትክ ይሆናሉ ማለት ነው። በሰው ሸሪዓ የሚሰሩ የሚያስተዳድሩ ምትክ እንጂ ራሳቸውን የቻሉ ነቢይ በራሳቸው ወሒ መመሪያ የሚተገብሩ አይሆኑም። ወሓኪመን ሚን ሑካሚ ሚለቲሂ በይነ ኡመቲሂ ወሓኪመን ፈራጅም ይሆናሉ። ሚን ሑካሚ ሚለቲሂ በይነ ኡመቲሂ በነቢዩ ሰለላሁ ዐለይሂ ወሰለም ኡመት መካከል በሶ ሸሪዓ ከሚፈርዱ ፈራጆች ከሚፈርዱ የርሐሙከላህ ዳኞች አንዱ ዳኛ ሐኪም ፈራጅ ሆኖ ነው ዒሳ ዐለይሂ ሰላም የሚወርዱት ማለት ነው። እና ይሄ ከነቢይነት መደምደም ጋር አይጋጭም። ዒሳ ዐለይሂ ሰላም መምጣት فهذا النبي الخاتم للأنبياء صلوات الله وسلامه عليهم أجمعين ይህ የነቢያቶች መደምደሚያ የሆነው ነቢይ ነቢዩ ሰለላሁ ዐለይሂ ወሰለም ቀድ ቡዒሰ ቢኸይሪ ኪታብ ጥሩ የሆነ መጽሐፍ ይዞ ነው የተላከው ሸሪዓን ይዘው ቁርአንን ወአተም ሸሪዓ በተሟላም ሸሪዓ ነው የተላኩት ምንም ጉድለት በሌለበት ወአፍዶል ሚላ በበላጭ ሃይማኖትም የተሻለን ሃይማኖት መንገድ ይዘው ነው የተላኩት ወአክመሊ ዲን የተሟላ ዲንንም ሃይማኖትንም ይዘው ነው የተላኩት አልየውም አክመልቱ ለኩም ዲነኩም እንዳለው አላህ ማለት ነው ጃአ ቢሸሪዓትን ካፊየትን لحاجية الخليق لحاجة الخليقة في كل زمان ومكان إلى أن تقوم الساعة نبي صلى الله عليه وسلم يسول جوش جم يسفل لقاتش ونقر هلو يامو ألا شريعان ويزويمة بشريعة كافية لحاجة الخليقة ملت لفتروش باتك على يم يسفل لقاتش ونقر يامو ألا بكي يهونا شريعان ويزويمة يا فلا قلت رقمو በተወሰነ ዘመንና ቦታ የሚገደብ ሳይሆን ፊ ኩሊ ዘማኒን ወመካን በየትኛውም ወቅትና ጊዜ ላሉ ሰዎች ፍጡሮች ጅኖችም ጭምር ኢላ አን ሰዓ ትንሣኤ እስከምትቆምበት ጊዜ ድረስ ላሉ ቦታዎችና ወቅቶች በሙሉ የፍጡሮችን ፍላጎት የሚያሟላ ሸሪዓን ነው ያመጡት። ስለዚህ ከሱ በኋላ ከሱ በኋላ ነብይ መላክ አያስፈልገውም። የተሟላ ሃይማኖት ይዘው ስለመጡ ማለት ነው። ወከመለ ቢሂ አቅዱ ነቢይን ወኩሚለ ቢሂ ከሆነ በሶ ተደመደመ ተሟላ ማለት ነው። ምን አቅዱ ነቢይን የነቢያቶች ሰነድ ማለት ነው። የነቢያቶች ሰንሰለት በነቢዩ ሰለላሁ ዐለይሂ ወሰለም ተሟላ ተቋጨ። ወከመለ ቢሂ ከሆነ ግን ወደ አላህ ይመለስና በሚሩ ምን ይሆናል? አላህ አሟላ ወይም ደመደመ። ዓቅዱ ነቢይን ዓቅደ ነቢይን የነቢያቶችን ሰነድ ሰንሰለት አላህ አሟላ ይሆናል። ሁለቱም ዞሮ ዞሮ በነቢዩ ሰለላሁ ዐለይሂ ወሰለም ነቢይነት መደምደሙን ነው የሚገልጸው። በዛም ቢነበብ በዚህ ማለት ነው። ፈላ ነቢየ ባዕደህ ከሱ በኋላ ነቢይ የለም መደምደሚያ ናቸው። وفي الصحيحين وغيرهما من حديث جابر بن عبد الله رضي الله عنهما عن النبي صلى الله عليه وسلم أنه قال ومثلي ومثل الأنبياء يننا ينبيات مثالي كمثل رجل بنى دارا لك እንደሆነ ሰውዬ ምሳሌ ነው በና ዳራ ቤትን እንደሰራሰው فأكملها ቤቷን አሟላት ወአሕሰነሃ አሳመራትም ኢላ መውዲዐ ለቢነ የአንዲት ብሎኬት ቦታ ብቻ ሲቀር ሌላውን በሙሉ አሟልቶ አሳምሮ ሰራው ቤት ነው። ፈጃአ الناس يدخلون ሰዎች እየመጡ ይገቡ ጀመር እዛ ቤት ውስጥ ويعجبون ሚንሃ በቤቷ የሚደነቁ ይገረሙ ጀመር ويقولون ይላሉ እየተገረሙ ቤቱን እያደነቁ ለውላ መውዲዑ ለቢነህ እንደው ይቺ ይሄ የአንዲቷ ብሎኬት ቦታ ብቻ ክፍት ባይሆን እንዴት ደስ የሚል ቦታ ቤት ነበር እያሉ እያደነቁ ይሄዳሉ። ዛደ ሙስሊም ኢማም ሙስሊም በዘገባቸው ላይ እንዲህ የሚል ጨምረዋል። ፈጂቱ ፈኸተምቱል አንቢያ እኔ መጣሁና ነቢያቶችን ደመደምኩኝ። ያቺ አንድ ክፍት ብሉኬት እኔ ነበርኩኝ። ከዚህ በኋላ ነብይነት የለም። ቤቱም ተሟልቷል፣ አምሮበታል፣ አልቆለታል። ምንም ማስተካከያ፣ ጭማሪ፣ ማሻሻያ አያስፈልገውም ዲኑ ማለት ነው። ወፊ ይህ ሲባል ግን ከሰው በፊት የነበሩት ነቢያቶች የተሟላ ዲን ሃይማኖት ይዘው አልነበረም የመጡት ለማለት አይደለም። ከሰው በፊት የነበሩት ረሱሎችና ነቢያቶች በዘመናቸው ላሉ ህዝቦች ብቻ የሚያገለግል በቂ የሆነ ዲን ነው ያመጡት። ከዛ በኋላ አይሰራም። ይሄ ነው ልዩነቱ እንጂ በሰዓቱ ይዘውት የመጡት ነገር <clears throat> በዘመኑ ለነበሩ ሰዎች በቂና የተሟላ ነበር፣ ለፍጡሮች ማለት ነው። የሰው ግን እሶ በነበሩበት ዘመን ላሉና ወይም ለአረቦች ብቻ ሳይሆን ለሁሉም ህዝብ እስከ የውመል ቂያማም ድረስ በቂ ሆኖ የሚያገለግል ሸሪዓ ነው ይዘው የመጡት። ልዩነቱ ይህ ነው። وفي الصحيحين أيضا من حديث أبي هريرة رضي الله عنه معناه በሶሒሐይን ውስጥ በቡኻሪና ሙስሊም አሁንም በአቡ ሁረይራ በኩል በተመሳሳይ የተዘገበ ነገር አለ። ወፊህ በዚህ በአቡ ሁረይራ ዘገባ ውስጥ እንዲህ የሚል ጭማሪ አለ። ፈጀዐለ ናሱ የጠውፉነ ቢሂ ወየቁሉን ሰዎች በዛ ቤት ይሽከረከሩ ጀመር። ቤቱን በሁሉም አቅጣጫ እየዞሩ እያዩት ይሉ ጀመር። ሀላ ወضዕት ሀላ ወضዕተ ለቢነ እችን ለቢናዋን ቡልኬቷን አታስቀምጣትም ነበር፣ አትደፍናትም፣ አትሞላትም ነበር ይሉ ጀመር ቤቱን እያዩ። ፈአነ ለቢነ ያቺ ቡልኬት እኔ ነኝ ወአነ ኻተሙ ነቢይን እኔ የነቢያቶች መደምደሚያ ነኝ ብለው ተናግረዋል ተብሎም ተዘግቧል። وقال صلى الله عليه وسلم كانت بنو إسرائيل تسوسهم الأنبياء በኒ እስራኤሎችን ነቢያቶች ተሱሱሁም ማለት ይመሯቸው ነበር። ነቢያቶች ነበሩ ኃላፊያቸው ሆነው አስተዳዳሪ መሪዎቻቸው ሆነው የሚገዟቸው ነቢያቶች ነበሩ። እንደኛ እንዳሁኑ ሳይሆን ማለት እኛን ግን የነቢዩ ሰለላሁ ዐለይሂ ወሰለምን ኡመት ነቢዩ ሰለላሁ ዐለይሂ ወሰለም እስከሆነ ጊዜ ድረስ ሰው መሪ ሆነው ኡማውን አስተዳደሩ። ከዛ በኋላ ምንድን ነው የሚገዛው? ኹለፋዎች ናቸው። ይርሐሙኩም ኸሊፋ ኸሊፋ የነቢዩ ምትክ እየሆነ ነው የሚመጣው። እነሱ ግን ኩለማ ሀለከ ነቢዩን አንድ ነቢይ ሲሞት ኸለፈሁ ነቢይ ሌላ ነቢይ ይተካዋል፣ ወዳውኑ ማለት ነው። በል እንደውም አንዳንድ ጊዜ ከአንድ በላይ የሆኑ ነቢያቶች ሁለት ሆነው እንደ ሙሳና እንደ ሀሩን በአንድ ላይ አብረው ይላኩ ነበር። ወኢነሁ ላ ነቢየ ባዕዲ ከኔ በኋላ ነቢይ የለም። ወሰየኩኑ ኹለፋ ኹለፋዎች ግን ይኖራሉ ወደፊት የኔ ምትኮች ይመጣሉ ብለው ተናግረዋል። ረዋሁ ልቡኻሪ ከሱ በኋላ ከነቢዩ ሰለላሁ ዐለይሂ ወሰለም በኋላ ይመጣ <clears throat> የእሱውን ቦታ ተክቶ ሙስሊሞችን በሸሪዓ የሚመራ ከሆነ ያ ቀሊፋ ተብሎ ነው የሚጠራው። وعن ጃቢር بن سمرة ቃል ረአይቱ خاتما في ظهر رسول الله صلى الله عليه ሰለላሁ ዐለይሂ ወሰለም ጀርባ ላይ ማህተምን ተመልክቻለሁ። ከአነሁ በይበቱ ሐማም ልክ የእርግብ እንቁላል የሚያክል ማለት ነው። የእርግብ እንቁላል የሚያክል ማህተምን ጀርባቸው ላይ ተመልክቻለሁ። ረዋሁ ሙስሊም ይሄም ለነብይነታቸው ምልክት ነው። የመደምደሚያ የመጨረሻ ነብይ መሆናቸው የሚታወቅበት ምልክት ነው እንጂ ይህ ምልክት በሁሉም ነብያቶች ላይ ነበር የሚል እስካሁን እኔ አላውቅም። ሁሉም ነብያቶች ምልክታቸው እዛ ጥያቄ ላይ ባለፈው የተጠያየቅነው ላይ ማለት ምንድን ነው ነብይ እውነተኛ ነብይ እውነተኛ ነብይ መሆኑን ከሚጠቁሙ ምልክቶች ተናገር የሚለው ላይ ማህተም ጀርባቸው ላይ ይመታል ተብሎም የተጻፈ ነገር አለ። እዛው ላይ ጽፌላችኋለሁ። ይሄ ለሁሉም ነብይ የተሰጠ ነገር ሳይሆን ነቢዩ ሰለላሁ ዐለይሂ ወሰለም ላይ ብቻ ነው የተወራው። ቃለ الحافظ في الفتح قال القرطبي ኢማሙ القرطبي እንዲህ ብለዋል اتفقت الأحاديث الثابتة صحيح የሆኑ ሐዲሶች በሙሉ ተስማምተዋል أن خاتم النبوة የነብይነት ማህተም በነቢዩ ሰለላሁ ዐለይሂ ወሰለም ጀርባ በትከሻቸው ላይ ኻት ካነ ሸይአን ባሪዘን ግልጽ የሆነ ነገር ነበር፣ ይታይ ነበር ጎላ ብሎ ማለት አሕመር ቀይ ነበር። ዒንደ ከቲፊህ ልአይሰር በግራ ትከሻቸው በኩል የተመታ ማህተም ነበር። ከሰውነታቸው ለየት ብሎ ይታያል። ቀድሩሁ መጠኑ ኢዛ ቁሊለ እንደው አሳንሰን ከገለጥ ነው ትንሽ ነው ከተባለ ቀድሩ በይዶት ልሐማመ ልክ እንደ እርግብ እንቁላል ያክል ነው መጠኑ። ኢዛ ቁሊለ ማለት ቢያንስ ማለት ወኢዛ ኩቢረ ቢተልቅ ደግሞ ትልቅ ነው ከተባለ የመጨረሻ ትልቅ ተደርጎ የተገለጸበት በሐዲስ ጀምዑ ልየዲ የእጅ እንዲህ የሚጨበጥ የሚሰበሰበውን ያህል ማለት የተጨበጠ እጅ ያህል የአንድ ጭብጦ ያህል ይሆናል። ታች ጋር ያዕኒ ሚቅዳር ጀምዒ ልየዲ እጃችንን እንዲህ የምንጨብጠውን ያህል ነው የሚያክለው ትልቅነቱ። ወላሁ አዕለም ይላሉ። ለምንድን ነው ይሄን ያሉት? መጠኑን በተመለከተ የተለያዩ ዘገባዎች መጥተዋል። አሁን አንድ ሐዲስ ይሄን አየን። ሌላ ሐዲስ ደግሞ አለ ሚስሉ ዚሪል ሐጀለም ልክ እንደ የድንኳን ቁልፍ እንደ ድንኳን ቁልፍ ድንኳን ጫፍጫፉ ላይ ገመድ ማስገቢያ ቁልፍ ቁልፎች አሉ አይደል? ብረቶች ልክ የዛን ያህል ነው ክብነቱ መጠኑም ተብሎ የተገለጸ አለ። እኒህን ሁሉ ሐዲሶች ጀምዕ ለማድረግ ቢበዛና ቢያንስ ብለው ያስቀመጡት ኢማሙ አልቁርጡቢ ለዛ ነው ቃለ ልዑለማ አስሩ ፊ ዛሊክ የዚህ ነገር ሚስጥሩ አሉ ዑለሞች በግራ ትከሻቸው በኩል መሆኑ አነ ልቀልበ ፊ ትልከ ልጅሃ ልብ በዛ አቅጣጫ ስለሆነ ያለው ለዛ ነው አላህ ለሕክማ ነው እዛ ቦታ ላይ ያስቀምጠው ይላሉ ቃለ ሱሀይሊ የሚባሉት ዓሊም እንዲህ ይላሉ ወድዑ خاتم النبوة عند ከቲፊህ ሰለላሁ الله ወሰለም وسلم የነቢይነት ማህተም በትከሻቸው ላይ መቀመጡ ሊአነሁ መዕሱሙ ሚን ወስወሰት ሸይጣን እሶ ከሸይጣን ወስወሳ ጉትጎታ ጥብቅ መሆናቸውን ነው የሚጠቁመው ስለሆኑ ነው። በልባቸው ሸይጣን ገብቶ ልባቸው ውስጥ ምንም ሊያሳስታቸውና ሊያጭበረብራቸው አይችልም። ወዛሊከ አልመውዲዕ ይህ ቦታ የድኹሉ ሚንሁ ሸይጣን ሸይጣን ይገባበታል ልብ ያለበት ቦታ ስለሆነ ሸይጣን ደግሞ ዋና ኢላማ የሚያደርገው ልብን ስለሆነ አላህ ደግሞ ጠብቋቸዋል ሰው የሚወሰውሳቸው ከመሆን ማለት ነው። <clears throat> እንኳን ከውጭ ሊገባ ይቅርና ሀታ አብሯቸው የተፈጠረው ቀሪና እንኳ ምን ብለዋል? አላህ አስልሞልኛል ብለዋል። ወይም ደግሞ ከሱ ሰላም እንደሆን አድርጎኛል አይወሰውሰኝም ብለው ተናግረዋል። ሌሎቻችንን ግን ሁላችንንም አላህ ቀሪና ፈጥሮልናል። ያ ቀሪና ወይም በጥሩ ነገር ሊያዘን ሊገፋፋን ይችላል፣ ወይም ደግሞ በመጥፎ ነገር ሊገፋፋን ይችላል ማለት ነው። እዚህ ላይ ሸህ አብዱል ሙሕሲን አልዓባድ ከሰው ጋር አብሮ ያለው ቀሪና ጅን ሰውየው ሲሞት ወይስ አብሮት ይሞታል ወይስ ከዛ በኋላ ይኖራል ይቀጥላል ተብለው ጠይቀው ላ አዕለም አላውቅም ግልጽ የሆነ መልስ ማለት የማያስፈልግም ጥያቄ ነው። ምን አገባን ቢሞት ቢኖር ከዛ በኋላ ጅኑ ማለት ነው። እንደዚህ አይነት መልስ ልንሰጥ ይገባል እኛም ከተጠየቅን ማለት ነው። وقال الحافظ ابن كثير فمن رحمة الله تعالى بالعباد الله ለባሪያዎቹ ካዘናቸው እዝነቶች ውስጥ አንዱ ኢርሳሉ ሙሐመድን ሰለላሁ ዐለይሂ ወሰለም ኢለይህም ነቢዩ ሰለላሁ ዐለይሂ ወሰለምን ለነሱ መላኩ ነው። ثم من تشريفه لهم ከዛ በኋላ ደግሞ አላህ ባሪያዎቹን ከማላቁ የተነሳ ختم الأنبياء المرسلين به ነቢያቶችንና ሩሱሎችን በሶ ደመደመ። ይሄ እንግዲህ ለነቢዩ ሰለላሁ ዐለይሂ ወሰለም ኡማ ክብር ነው። የነቢያቶች መጨረሻና መደምደሚያ የሆኑት በእኛ ላይ መላካቸው የእኛ ነቢይ መሆናቸው ትልቅ ዝና ነው። وإكمال الدين الحنيف آه، من لهم ختم الأنبياء المرسلين به وإكمال وأكمل وإكمال الدين الحنيف له ثم من تشريفه لهم ختم الأنبياء المرسلين به وإكمال الدين الحنيف له እኔ ይህ ሀሳብ ግልጽ አልሆነልኝም። ወኢክማል ዲን አልሐኒፊ ጥሩ እሺ፣ ግልጽ ሆኖልኛል። ነቢያቶችንና ሩሱሎችን በነቢዩ ሰለላሁ ዐለይሂ ወሰለም ደመደመ። ወኢክማል ዲን አልሐኒፊ ለሁ ይሄን የተስተካከለውን ሃይማኖት ማሟላትንም ለሶ ማድረጉ ማለት ነው። አይ ወጀዕሊ ኢክማል ዲን አልሐኒፊ ለሁ አይሊ ሙሐመድን ሰለላሁ ዐለይሂ ወሰለም ማለት ነው። دين الإسلام حنيف የሆነ ዲን ነው። ከኢብራሂም عليه السلام ጀምሮ ከአደምም ጅምር ጭምር ጀምሮ የነበረው ዲን ማለት ነው። ይሄን ዲን መሙላትን ማሟላትን መደምደምን ለሶ ለነቢዩ صلى الله عليه وسلم ማድረጉ ይሄ ለኛ እንደ ትልቅ ዝና ነው፣ ክብር ነው ማለት ነው። ወቀድ አኽበረ አላሁ ተባረከ ወተዓላ ፊ ኪታቢህ አላህ በቁርአን ውስጥ ተናግሯል። ورسوله صلى الله عليه وسلم في السنة المتواترة عنه نبي صلى الله عليه وسلم دقمو متواتر بون حديثات تناقروال من بلو أنه لا نبي بعده كالصوبها لا نبي دليل عندما يمتع بقرآن بحديث تناقروال ليعلموا إيه تنقروا ህዝቦቹ እመቶቹ እንዲያውቁ ነው أن كل من ادعى هذا المقام بعده ማንኛውም ከነቢዩ ሰለላሁ ዐለይሂ ወሰለም በኋላ ይህንን ቦታ የሞገተ ሰው ሀዘል መቃም ማለት አንቡወ ወሪሳላ ማለት ነቢይነትና ረሱልነትን ኢድዓ ያደረገ የሞገተ ሰው ፈሁወ ከዛቡን አፋኩን ደጃሉን ضالun ሙዲል ይህ ሰው ከዛብ ውሸታም አፋክም እንደዚሁ ቀጣፊ ውሸታም ማለት ነው ደጃል ደጃልም ውሸታም ማለት ግን በጣም የሚቀጥፍ ለማለት ነው። ደጃል የሚለው <clears throat> ደጃልም ደጃል የተባለው ለምንድን ነው? አጭበርባሪ ስለሆነ ነው። ሰውን ስለሚሸውድ ስለሚያምታታ ማለት ነው። ضالون ጠማማ ነው። ሙዲሉን አጥማሚም ነው። ወለው ተኸረፈ ኹራፋት ቢናገር እንኳ ማለት ነው። ኹራፋት ማለት ባጢል የሆኑ ቀውሉን ባጢል ማለት ነው። ከንቱ የሆኑ ውሸት የሆኑ ንግግሮችን ቢናገርም እንኳ ወሻዕበዘ የተለያዩ ሒላዎችን ዘዴዎችን ቢጠቀምም እንኳ ወአታ ቢአንዋዕ ሲሕሪ ወጠላሲም የድግምትና የጠላሲም አይነቶችን ቢያመጣም እንኳ ወኔረንጅያት ወነይረንጅያት ነይረንጅንም እንደዚሁ ቢያመጣም እንኳ እኒህን ቢሰራም እንኳ ቢያምታታም ቢያጭበረብርም ነገሮችን ተአምሮችን ለማሳየት ቢሞክርም ውሸታም ነው፣ አጭበርባሪ ነው፣ ጠማማና አጥማሚ ነው ማለት ነው። ሸዕበዘ ማለት ኢሕታለ ማለት የሆነን ዘዴ ሲስተምን መጠቀም ማለት ነው፣ ሰውን ለማሳመን ይሄም ቢያደርግም እንኳን ጠላሲም የሚባለው ደግሞ ይሄም የሲሕር የድግምት አይነት ነው። ሰዎች የሆኑ ነገሮችን ይጽፋሉ ወረቀት ላይ ከዛ በኋላ ኮከቡን የኮከብን መንፈስና የሰውን መንፈስ ያገናኛል። የሆነን ነገር በመውደድም ሆነ በመጥላት ያገናኛል ብለው ያስባሉ። ኮከብ እየቆጠሩ ጽሁፎችን እየጻፉ ሲህር የሚሰሩ ናቸው። ወነይረንጅያት የሚባለው ይህም አንዱ ነው ሚን አንዋዕ ሲህር ከሲህር አይነቶች ከድግምት አይነቶች አንዱ ነው። ፈኩሉሃ ሙሓሉን ወበላል ዒንደ ኡሊል አልባብ እነዚህ ሁሉ ሙሓል ናቸው፣ የማይሆኑ ነገሮችና ጠመቶች ናቸው። ዒንደ ኡሊል አልባብ አቅል ያላቸው ሰዎች ዘንድ عند أولي العقول እንደምን አእምሮ ያላቸው አስተዋይ የሆኑ ሰዎች ዘንድ ከዛ በኋላ ነብይ ነኝ ብሎ ተንስቶ የሚያሳያቸው ተአምሮች ልብ ያላቸው ሰዎች ዘንድ አቅል ያላቸው ሰዎች ዘንድ ውሸትና ማጭበርበሪያ መሆኑ ግልጽ ነው ይታወቃል ማለት كما أخبر الله تعالى عن يد ال... كما أجرى الله تعالى አላ የዲል አስወድ አልዓንሲ አስወድ አልዓንሲ አስወድ አልዓንሲ በሚባለው ቢልየመን የመን ሀገር ነብይ ነኝ ብሎ በተነሳው ሰውዬ እጅ ላይ አላህ እንዳስከሰተው ማለት በእነሱ አማካኝነት አላህ የተለያዩ ተአምራቶች እንዲከሰቱ አድርጓል። ግን ይሄ ተአምር ኢማ አላህ ለምንድን ነው ይሄን ተአምር ያስከሰተው ወይም እነሱ ደካማ ውሸታም መሆናቸውን ለማሳየት አው ደግሞ እነሱ እነዚህን ተአምሮች የሰሩት በሲሕር በድግምት ነው። በጅኖች እየታገዙ ነው ያደረጉት እንጂ እውነተኛ ነብይ ስለሆኑ አይደለም። ወሙሰይሊመት አልከዛብ ቢልየማማ የማማ በምትባል ሀገር ደግሞ ነብይ ነኝ ብሎ በተነሳው በሙሰይሊመቱል ከዛብ እጅ ላይ አላህ እንዳስከሰተው ምንን ሚነል አሕዋሊል ፋሲዳ መጥፎ የሆኑ ብልሹ የሆኑ ሁኔታዎችን ወል አቅዋሊል ባሪዳ እንደውም እኔ ቅድም ያልኩት ሳይሆን ሌላ ነገር ነው የተፈለገበት። አላህ በእነሱ እጅ ያስከሰተው ተአምራቶች ለማለት ሳይሆን የተፈለገበት እሱም ተከስቷል። አላህ በእነሱ አማካኝነት ያሳያቸው ምን አልአህዋል ፋሲዳ ማለት የተበላሹ መጥፎ የሆኑ ሁኔታዎች ከነብይ የማይገኝ ነብይ የሆነ ሰው ያደርገዋል ተብሎ የማይታሰቡ ስራዎች፣ ሁኔታዎች ነበሯቸው። ወል አቅዋል ባሪዳ ቀዝቃዛ የሆኑም ንግግሮች የሰውን ልብ ሰንጥቆ የማይገባ በሰዎች ልብ ላይ ተእሲር ተጽዕኖ ማሳደር የማይችል ንግግር ነበር የሚናገሩ ከማ ሙሰይሊመቱል ከዛብ ሲል እንደነበረው ማለት ነው። ቁርአንን ለማስመሰል ሲሞክር እንደነበረው ማ ዐሊመ ኩለ ዚ ሉብን ማንኛውም የአቅል ባለቤት የተረዳበት ያወቀበት የሆነን ቀዝቃዛ ንግግር ተናግረዋል። ኩለ ዚ ሉብን ወፈህሚን ማንኛውም የግንዛቤ ባለቤት የሆነ ወሒጃ ሒጃም ማለት አቅል ማለት ነው። ማንኛውም የአእምሮ ባለቤት የሆነ ሁሉ የተረዳበት የሆነን ቀዝቃዛ ንግግርና መጥፎ ሁኔታ አላህ በነ ሙሰይሊመቱል ከዛብና በአስወደል አንሲ ላይ አሳይቷል። ሰው ምንን የተረዳበት አነሁማ ካዚባን እነዚህ ሰዎች ውሸታሞች እንደሆኑ ضላን ጠማማ መሆናቸውን ሰው ያወቀበትና የተረዳበት የሆነን ድክመት አላህ በእነሱ ላይ አሳይቷል። ለዓነሁም አላህ አላህ ከረህመቱ ያወጣቸውና እነዚህን ሰዎች ማለት ነው። እና ሙስተሊመቱል ከዛብ ያኔ ያስመሰለ ብዙ ሙከራ ሲያደርግ ነበር። ለምሳሌ በቅርብ ጊዜ ካየሁት <clears throat> ሲያጭበረብር ከነበረባቸው ቁርአኖች አንዱ ምን ይላል? ኢና አዕጠይናከል ከውሰር ላይ ነው ብዙ የሚያመሳስለው በእነ ወናዚዓቲ ገርቃ من بلوال الهلال يتاريخ كتاب لين يا ابن كثير يا ذهبي من امام الذهبي لا لا يا ابن ابن كثير البدايه والنهايه من العلماء عندك كيف ترى القران مثل انا اعطيناك الجواهر فصل لربك وجاهر وان مغضبك رجل كافر بلور دولينيا ان اعطيناك الجواهر مالك አንተ ሙሴ ሊመቱል ከዛብ እኛ ጀዋሂር ማለት ጌጣጌጦችን ሰተናል። ጁዌለሪ ማለት የወርቅ የብር የምናምን ጌጣጌጦችን ሰተናሃል። ፈሶሊ ሊረቢክ ለፈጣሪ ስገድ፣ وجاهر ድምፅህንም ከፍ አድርግ፣ ጩኸ ስገድ። وإن مبغضك አንተን የሚጠላ ሰው كافر رجل كافر كافر የሆነ ሰው ነው ብሎ አላህ አወርዶልኛል ይላል። ይሄ እንደ وحي አይባልም። ብዙ አስባቦች አሉ وحي ላለመሆኑ መረጃዎች አሉ። አንደኛ ይሄ ሰውዬ ነቢዩ ሰለላሁ ዐለይሂ ወሰለም የወረደው ቁርአን ጋር ያመሳሰለ ነው እየተናገረ ያለው እንጂ በራሱ አይደለም ያመጣው። ነብይ ነኝ ካለ አዲስ ነገር ነው ይዞ መምጣት ያለበት እንጂ እና አጢናን ይወስዳል፣ ወናዚዓት ፈርቃን ይወስዳል፣ ወጣሒናት ጣሕና፣ ወልዓጅናት አጅና ወልኻቢዛት ኽብዛ እያለ እያመሳሰለ ነው የሚናገሩ ይሄ በማመሳሰል ሳይሆን ነብይ ነኝ ካለ በራሱ አዲስ ነገር ፈጥሮ ነበር መምጣት ያለበት። ያም ሆኖ ግን አላህ ያው ነብይነቱ እንዳይጸድቅለት አድርጎታል። ወከዛሊከ ልክ እንደዚሁ ኩሉ ሙድዕ ሊዛሊከ ኢላ የውም ልቅያማ እስከ የውም ልቅያማ ድረስ ነብይነትን ኢድዓ የሚያደርግ የሚሞግት ሁሉ ሐታ ዩክተሙ ቢልመሲሕ ደጃል እኒህ ነብይነን ባዮች በደጃል እስኪደመደሙ ድረስ ማለት ደጃል እስከሚመጣበት ጊዜ ድረስ ነብይነን እያሉ የሚነሱ ሰዎች አይቋረጡም፣ ይመጣሉ። መጨረሻ ላይ እሱ እሱ ነብይ ነኝ ብሎ ይደመድምላቸዋል። እሱ ይገደላል። ከዛ በኋላ የሚመጣ አይኖርም። መጀመሪያ ንጉስ ነኝ ብሎ ይነሳል ደጃል። ከዛ በኋላ እያሻሻለ እያሻሻለ ነብይ ነኝ ይላል። እያሻሻለ እያሻሻለ ደግሞ ፈጣሪ ነኝ እዛ ደረጃ ላይ ከደረሰ በኋላ ነው ዒሳ አለይሂ ሰላም የሚወርዱት ማለት ነው። ታሪኩ ወደፊት ይመጣል። ፈኩሉ ዋሂድ ሚን ሃኡላኢ አልከዛቢን ከነዚህ ውሸታሞች ሁሉም እያንዳንዱ የኽሉቁ ላሁ መዐሁ አላህ ከሱ ጋር ይፈጥራል። ሚነል ኡሙሪ ከሱ ጋር የሆኑ ነገራቶችን ይፈጥራል። አብሮ አያይዞ ይፈጥራል አላህ እነዛ ነገሮች ሚማ የሽሀዱ ልዑለማእ ወልሙእሚኑን ቢከዚቢ መን ጃአ ቢሃ ዑለማዎችና ሙእሚኖች እነዚህን ይዞ የመጣ ሰው ውሸታም የመሆኑ ምልክት ናቸው ብለው የሚፈርዱባቸውና የሚመሰክሩባቸው የሆኑን ምልክቶች ይዞ ይመጣል። ይሄ እንግዲህ የአላህ ሂክማ ነው፣ ጥበብ ነው፣ ሱናውም ደንቦም ነው። ነብይ ነኝ ብሎ የተነሳን ሁሉ ውሸታም መሆኑ የሚታወቅበትን ምልክት አላህ ይሰጠዋል። ከዛ ዓሊም የሆነ ሰው ሷሊህ የሆኑ ጥሩ የሆኑ ሰዎች ያን ሲያዩ ምን ይላሉ? ይሄ ሰው የማ ውሸታም ነው ብለው ያረጋግጣሉ وهذا من تمام لطف الله تعالى بخلقه إيه الله سبحانه وتعالى اذنت الله لفطره تعالى لو اذنت يتموالا ملو مهن النوم يقلتو فإنهم بضرورة الواقع نفسه ቢضرورة الواقع ማለት ባለው ተጨባጭ ሁኔታ መሰረት አይል ከዛቦን እነዚህ ውሸታሞች ማለት ቢضرورة الواقع ማለት እነሱ ባሉበት ተጨባጭ ሁኔታ መሰረት እኒህ ነብይ ነን እያሉ የሚነሱ ሰዎች ላ ያእምሩነ ቢማዕሩፍ በመልካም አያዙም ወላ የንሃውነ አን ሙንከር ከመጥፎም ነገር አይከለክሉም إلا على سبيل الاتقاء ለመጠንቀቅ ያህል ካልሆነ በቀር ማለት ነው ሰው ዳዕዋ አላደረክም እንዳይባሉ የዛን ያህል ካልሆነ በቀር ነብይ ነን የሚሉ ሰዎች أمر بالمعروف እና نهي عن المنكر አይታይባቸውም። እኒህ ቀጣፊዎች ይሄ ራሱ አንድ ምልክት ነው። አንድ ምልክት ነው። ዓሊም የሆኑ ሰዎች አንተ ለው ኩንተ ነቢየን ለአምርተ ቢል ማዕሩፍ ወለነሀይተ አኒል ሙንከር ይሉታል። ቢያንስ ቢያንስ እንደው ዓሊሞች እንኳ ዱዓቶች እንኳ የሚሰሩትን ያህል መስራት አለብህ ይጠበቅብሃል። ከነሱ በላይ ባሰራ እንኳ ብለው این حجه قوم بسن من رجا در قوم بسن او لما لهم فيه من المقاصد الى غير وإن دقموا اني من البس دعوة بياربوك وامر بالمعروف انا نهي عن المنكر بيادربو يهنا على ما نرشو لهون السلام او لما لهم فيه من المقاصد مالك فيه ملو او لامر بالمعروف انا نهي عن المنكر مما لسنو በዚህ ዳዕዋ በማድረጋቸው ውስጥ ላለ مقاصد አላማ ሊሆን ይችላል። ያ አላማ ያ ስራ ደግሞ ወዴት ነው የሚወስደው? ኢላ ገይሪሂ ወደ ሌላ ወደ ሌላ ፍላጎታቸው የሚያረማምዳቸውን አላማ ለማሳካት ሊሆን ይችላል ዳዕዋ የሚያደርጉት እንጂ ከዚያ ውጭ ዳዕዋ በማድረግ ሰዎችን ለማስተካከልና ለማረም አይፈልጉም። ሰው እንዲከተላቸውና እንዲያምንባቸው ብቻ ነው የሚፈልጉት። ወየኩኑነ ፊ ጋየት ልኢፍኪ ወልፉጁር ግልጽ ነው ይሄ የመጀመሪያው አባባል አው ሊማ ለሁም ፊህ ምን አልመቃሲድ ኢላ ገይሪህ ማለት ወደ ሌላ ነገር እንዲያዳረሳቸው የሚፈልጉት አላማ ስላላቸው ሊሆን ይችላል ዳዕዋ የሚያደርጉት ሲሉ ማለት በምን ምሳሌ ልስጣችሁ ምሳሌ ማለት አልተከሰተ ሊሆን ይችላል አንድ ነብይ ነኝ ብሎ የተነሳ ሰው ሰዎችን ጂሃድ ተዋጉ እያለ አምር ቢል ማዕሩፍ ሊያደርግ ይችላል። በጅሃድ ላይ ያነሳሳል። ያ ግን የሚያነሳሳበት አላማው ምን ሊሆን ይችላል? ሰዎች ቢሰቢልላህ ተዋግተው ጀነትን እንዲያገኙ አስበው ሳይሆን ይሄ እሱን የተቀናቀነውን ሰውዬ በስልጣን የተቀናቀነውን ሰውዬ ሀብት ለመውረስ የእሱን ግዛት ለመቆጣጠር በመፈለግ ሊሆን ይችላል። ይችን አላማውን ለማሳካት አምር ቢል ማዕሩፍ ያደርጋል፣ በመልካም ነገር ያዛል፣ ሰዎችን ያነሳሳል። ፈቃ ሌሎችን እንግዲህ ምሳሌዎች ራሳችሁ መፍጠር ትችላላችሁ። <coughs> ለዚህ ዓላማ ሊያደርጉት ይችላሉ እንጂ አምር ቢል ማዕሩፍ እና ነህይ አኒል ሙንከር አይታይባቸውም። ወየኩኑነ ፊ ጋየት ልእፍኪ ወልፉጁሪ ፊ አቅዋሊህም ወአፍዓሊህም በንግግራቸውም በስራቸውም የመጨረሻ የሚባሉ ውሸቶችንና ወንጀሎችን ሲሰሩ ይታያሉ። በዛ ሁኔታ ላይ ነው የሚሆኑት ማለት ነው። ፊ ጋየቲል ኢፍክ ማለት የመጨረሻ ውሸት የሆነን ነገር ከዛ በላይ ውሸት የሌለ ማለት ወልፉጁር ማለት ፊ ጋየቲል ፉጁር የመጨረሻ ጥፋትና ወንጀል የሆነን ነገር ሲሰሩ ይታያሉ። ፊ አቅዋሊሂም ወአፍዓሊሂም በንግግሮቻቸውም በስራዎቻቸውም ላይ ይሄ ነገር ይታይባቸዋል። ከማ ቃለ ተዓላ አላህ እንዳለው ሀል ኡነቢኡኩም ለመሆኑ ልንገራችሁን አላ መን ተነዘሉ ሸያጢን ሸይጣኖች በማን ላይ እንደሚወርዱ ልንገራችሁን? ማን ላይ ወርደው እንደሚወሰውሱና እንደሚጎተጉቱ ተነዘሉ ሸይጣኖች ይወርዳሉ አላ ኩሊ አፋኪን በማንኛውም ውሸታም ቀጣፊና አሲም ወንጀለኛ በሆነ ሰው ላይ ሁሉ ይወርዳሉ ይህንን ሰው ይጎተጉቱታል ብሎ ተናግሯል እኒህም ነቢይንን የሚሉ ሰዎች ውሸታም ስለሆኑ ጓደኛቸው ሸይጣን ነው ማለት ነው ደግሞ ነቢይ የሆነ ሰው በአቋሙ ጽኑ ነው፣ አይወላውልም። ሙሰይሊመቱል ከዛብን ብንመለከት ሙሰይሊማ ምንድን ነው ያለው? ሙሐመድ ሰለላሁ ዐለይሂ ወሰለም ከሱ በኋላ ነብይነትን ለኔ የሚናዘዝልኝ ከሆነ እከተለዋለሁ፣ ካልሆነ ግን አልከተለውም። ይሄ ምን ማለት ነው? እንግዲህ ውሸት የመሆኑ ምልክት ነው። ነብይ ነኝ ብሎ ተንስቶ ተናዙን ሊያደርግ ማለት ነው ከነብይነቱ ከዚያ በኋላ ሶፍያ ካደረጉለት ሊያምንበት ሰው የማያደርጉለት ከሆነ ግን በዚሁ ነብይ ነኝ በሚለው አቋሙ ሊቀጥል ማለት ነው። ነብይ እንደዚህ አይነት አቋም የለውም። የፈለገ ሰው ቢከተለውም ባይከተለውም ቢያምኑበትም ባያምኑበትም ሐታ ወነቢዩ ወለይሰ መዐሁ አሐድ ብለዋል አይደል ነቢዩ ሰለላሁ ዐለይሂ ወሰለም። ይሄ ነው የነብይ አቋም ጽናት። ነብይ ሆኖ አንድም ተከታይ ሳያገኝ ብቻውን የሚቀሳቀስ ተመልክቻለሁኝ ብለዋል። አላህ አሳይቶኛል ብለዋል። እንዲህ ነው እንጂ ነብይ መሆን ያለበት ድርድር ውስጥ አይገባም። ሙሽሪኮች ነብዩ ሰለላሁ ዐለይሂ ወሰለምን እንዲደራደሯቸው ጠይቀው አላህ ምንድን ነው ያወረደው? ለአዕቡዱ ማ ተዕቡዱን ወላ አንቱም ዓቢዱነ ማ አዕቡድ ኢላ አኺሪ ለኩም ዲኑኩም ወሊየ ዲን ነው ያላቸው። ባታምኑ ብትቀሩ እዛው የምትገዙትን እየተገዛችሁ ኑሩ እንጂ እኔ ከሃይማኖቴ ከአቋሜ ዝቅ ብዬ እናንተ ጋር ድርድር ውስጥ አልገባም፣ ስምምነት ውስጥ አልገባም ነው ያሏቸው። ነቢይ የሆነ ሰው በአቋሙ ጽኑ ነው እንጂ አይወላውልም በያዘው ነገር። وهذا بخلاف حال الأنبياء عليهم الصلاة والسلام ይህ እስካሁን የተነገረው ስለ ውሸታሞቹ ነቢያት የተነገረው ነገር <clears throat> ነቢያቶች ከሚሉት ተቃራኒ የሆነ ነገር ነው። ነቢያቶች فإنهم في غاية الصدق والرشد والاستقامة والعدل فيما يقولونه ويأمرون به وينهون عنه እነሱ ነቢያቶች في غاية الصدق የመጨረሻ ደረጃ ላይ በደረሰ እውነተኝነት ላይ ናቸው። ወሩሽዲ የመጨረሻ ደረጃ ላይ በደረሰ ትክክለኝነት ላይ ናቸው። ወልኢስቲቃመቲ ቀጥ በማለትም ላይ ወልዓድሊ በፍትህ ላይ ናቸው። ያለፉት በዚህ ሁኔታ ነው። ፊማ የቁሉነሁ ወየእሙሩነ ቢሂ በሚናገሩትም ነገር ይሁን በሚያዙትም ነገር ይሁን ወየንሀውነ አንሁ በሚከለክሉት ነገር ሐቀኛና ትክክለኛ ፍትሃዊ ነበሩ። መዓ ማ ዩአየዱነ ቢሂ ሚነል ኸዋሪቅ ሊልዓዳት ከዚህ ሐቀኝነታቸው በተጨማሪም ደግሞ አላህ እነሱን የሚያጠናክርባቸው ኸዋሪቁል ዓዳት ከተለምዶ ውጭ የሆኑ አዳዲስ ተአምራቶችን የሚያሳዩ ከመሆናቸው ጋር ማለት ነው። ኸዋሪቅ ሊልዓዳት ተለምዶን የሚጥስ ማለት ነው። ያልተለመደ ነቢያቶች የሚሰጡት ሙዕጂዛ የማንን ተለምዶ ነው የሚጥሰው ተብሏል? የፍጡሮችን በሙሉ የፍጡሮችን በሙሉ አዳ ነው። ፍጡሮች ሲባል ሰውንም፣ ጅንንም፣ መላይካንም ሁሉንም ፍጡር ያካትታል እንጂ በሰዎችና በጅኖች ብቻ አይደለም። ፍጡር ብሎ ሰውና ጅን ያለን ባለፈው ቀንሻል። ፍጡሮች ብሎ ጸጥ ቢል ኖሮ ሙሉ ሰጥ ነበር። ፍጡሮች ብሎ ግን ሰውና ጅን ያለው ውስጡ ያለውን ነገር አውጥቷል። ፍጡር በማለት ያሰበው ሰውና ጅንን ብቻ መሆኑን ነው። ይሄን ያደረጉት ላይ የተወሰነ ነገር ተቀንሷል። መላይካን እንኳ ቢያንስ መጨመር ነበረ፣ ማካተት ነበር ነጠብጣብ ቢያደርግ ራይ ታደርግለት ነው ኢቲሲ ሲቪል ማለት ነው። ወልአዲለት ዋዲሓት ግልጽ የሆኑ ማስረጃዎችንም የሚሰጣቸው ከመሆን ጋር ወልበራሂን ልባሂራት አስገራሚ የሆኑ ማስረጃዎችንም የሚሰጣቸው ከመሆኑ ጋር ባሂር ማለት አስገራሚ አስደንጋጭ የሆኑ ሙድሂሽ የሆኑ ተአምሮችን ማስረጃዎችን አላህ ይሰጣቸዋል። فصلوات الله وسلامه عليهم دائما مستمرا ما دامت الأرض والسماوات ሰማይና ምድር እስካሉ ድረስ አላህ ለዘላለም በእነሱ ላይ ሶላትና ሰላምን ያደርግባቸው ይላል። ቢኺላፊል ከዛቢን ውሸታሞቹን ግን አላህ ምንድን ነው የሚያደርገው? ተአምር ቢሰጣቸው ራሱ ውሸታምነታቸውን የሚያረጋግጥ ተአምር ነው። ሙሰይሊመቱል ከዛብ እንዳጋጠመው ማለት ነው። የሆኑ ሰዎች ጦርነት ወጥተው ትንሽ ምንጭ ነበረች፣ እቺ ውሃ ልትደርቅብን ነውና ባርክልን አሉ። እንደ ነቢዩ ሰለላሁ ዐለይሂ ወሰለም ይህንን ውሃ አበርክትልን እስቲ ሲሉት ሄደ እነሱ የሚለውን ነገር ብሎ አነብንቦ ምራቁን ትፍ ትፍ ሲልበት ደረቀ ውሃ። ይሄ አሁን ታሪክ ነው አይደል? ያልተለመደ ነገር ነው። በኋላ ምራቅን ተፍቶ ማድረግ ይሄ ጭራሽ ያልተለመደ ነገር ነው ሰዎች ዘንድ ነው። ግን አላህ ለሱ ሰጠው። ይሄ ግን ለሱ ሁጀቱን ለሁ ሳይሆን በል ሁጀቱን አለይህ በሱ ላይ ማስረጃ ነው። ከዛብ ለመሆን ነቢይ የሆነ ሰው ይበዛለታል እንጂ አይደርቅበትም። እንደዚህ ሊሰጣቸው ይችላል አላህ وليس الناس بحاجة إلى بعثة نبي بعد محمد صلى الله عليه ሰዎች ከነቢዩ ሰለላሁ ዐለይሂ ወሰለም በኋላ ነቢይ መላክ አያስፈልጋቸውም ምን ያደርግላቸዋል ሊከማሊ ሸሪዓትህ የሰው ሸሪዓ የተሟላ ስለሆነ ወወፋኢሃ ቢሓጀት ልበሸርያ የሰው ልጅን ፍላጎት ያሟላች ዲን ሸሪዓ ስለሆነች ከሱ በኋላ ነቢይ መላክ አያስፈልግም ፈከይፈ ቢገይሪ ከሱ በኋላ ዲኑ የተሟላ ስለሆነ ነቢይ መላክ አያስፈልግም ከተባለ ከሱ በኋላ ዳዒ ነኝ ዓሊም ነኝ ያለ ሰው መጥቶ በዲናቸው ላይ እንዴት ነው መጨመር የሚፈቀድለት ታዲያ? ይሄ እኮ በጣም ሙሐል የሆነ ነገር ነው፣ ሙስተሒል ነው። ነብይ እንኳ መጥቶ ሊጨምርለት የማይችል የተሟላ የተስተካከለ ዲን ነው። ሱናቸው መንሀጃቸው የተሟላ ሱና ነው እየተባለ ዛሬ ከስንት አመት በኋላ አይ እዚህ ጋር የዳዕዋ አካሄዱ እንዲህ መሆን አለበት፣ እዚህ ጋር ዲኑ ላይ እንዲህ መጨመር አለበት፣ እኒህ ነገሮች መስተካከል አለባቸው እኒህ ግንዛቤዎች እንዲህ መሆን አለባቸው ብሎ ሊያስተካክለው እንዴት ነው የሚቻልለት? እንዴት ነው የሚፈቀድለት? ይኸው ሁሉ ከቶ በኋላ የመጣ ነገር በሙሉ ቢድዓ ነው ማለት ነው። ነብይም እንኳ ቢመጣ እንቀበለው እንኳን ከነብይ ውጭ ያለ በዲን ላይ የሆነን ነገር እጨምራለሁ ያለን ሰው ይቅርና ማለት ነው። وماذا عسى أن يقتضي بعثة نبي جديد بعد محمد صلى الله عليه وسلم ታዲያ ከነቢዩ ሰለላሁ ዐለይሂ ወሰለም በኋላ አዲስ ነብይ ለመላክ የሚያስፈልግ መሆኑ ምን ቀረለት? ምን የቀረበ አደረገው? ማለት ምን የሚያስፈልገው ነገር አለ ማለት ነው። ወማዛ ዓሳ ማለት ምን እንዲቀርብ ያደርገዋል? ምንን አንዩብ አንየቅተዲ ብዕሰተ ነቢይን ጀዲድን ባዕደ ሙሐመድን ሰለላሁ ዐለይሂ ወሰለም ከነቢዩ ሰለላሁ ዐለይሂ ወሰለም በኋላ አዲስ ነብይ መላኩ ግዴታ መሆኑ እንዴት ሊቀርብ ይችላል? ይሄ እንዴት ሊያስፈልግ ይችላል ማለት ነው። ግልጽ ነው ያባባል። ማዛ ዓሳ ማለት ምን ቀረበ፣ ምን እንዲያስፈልግ አደረገው። አንየቅተዲ ማለት ቢዕሰተ ነቢይን ጀዲድን ባዕደ ሙሐመድን ሰለላሁ ዐለይሂ ወሰለም ከነቢዩ ሰለላሁ ዐለይሂ ወሰለም በኋላ አዲስ ነቢይ መላኩ ግዴታ መሆኑን ምን የቀረበ አደረገው። ይሄ ለተዓጅብ አይደለም። ምን የቀረበ አደረገው ሲባል ጥያቄ ነው፣ ሱአል የተዓጅብ አይደለም። እንዴት ብሎ ይሄ ሊሆን ይችላል ማለት ሶ የተሟላ ሸሪዓ ከሆነ ያመጡት ከሰው በኋላ አዲስ ነብይ መላክ ያስፈልጋል ሊባል እንዴት ይቻላል? በምን ደሊል ቢአይ ደሊልን ወቢአይ ቡርሃን ነው ልንል የምንችለው? وإن قيل ከተባለ إن الأمة قد فسدت፣ أي ኡማው ጠፍቷል፣ ተበላሽቷል። ድሮ ሰው ትተውት እንደሞቱት አይደለም። ስለዚህ ማስተካከል ያስፈልገዋል ነብይ ተልኮ መታደስ አለበት ከተባለ فالعمل على إصلاحها يحتاج ኢላ بعثة نبي جديد ይህን ኡማ ማስተካከል አለ አዲስ ነብይ ያስፈልገዋል ከተባለ قلنا እኛ ደግሞ እንላለን መልስ እንሰጣለን ሀል بعث ነቢዩን في الدنيا لمجرد الإصلاح ለመሆኑ እስካሁን የተላኩ ነብያቶች እንደው አንድ እንኳ ነብይ ተልኮ ያውቃል ለማልማት ብቻ لمجرد الإسلام ህዝቡን ወደ ጥሩ መንገድ ለማምጣት ብቻ ታስቦ ማለት ነው። ፈሳድ በዝቷልና በዚህ አካባቢ ወንጀል እየተስፋፋ ስለሆነ ያንን ወንጀል ለማስተካከል ብቻ የተላከ ነብይ አለ ወይ? ሐታ ዩብዓሰ ፊ ሀዘ ዘመን ሊሙጀረድ ሀዘ ልገረድ አሁን በዚህ ዘመን ለዚህ ዓላማ ብቻ ነብይ ይላክ ዘንድ ማለት ነው። እናንተ የምትሉት በእውነቱ የሚረጋገጥና የሚሳካ ሊሆን ዘንድ ከዚህ በፊት የተበላሹ ሰዎችን ለማስተካከል ብቻ ተብሎ የተላከ ነብይ ታውቃላችሁ ወይ? አለ ወይ? ነብይ ይሄ ብቻ አይደለም ስራው ኢነ ነብይ ላ ዩብዐሱ ኢላ ሊዩሓ ኢለይህ